بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وآله وسلم السلام عليكم ورحمة الله وبركاته أصول الثلاثة من قرأ إن شاء الله الأصول الثلاثة ሶስቱ መሰረቶች ይላል ሶስቱ መሰረቶች የሚለው ያው ብዙ ሰው የሚመከር ኪታብ ነው መጀመሪያ ላይ መቀራት ያለበት ኪታብ ነው በጣም ጠቃሚ ኪታብ ነው እንዲያውም አንዳንድ አሊሞች ስለ ቀብር ነው የሚነግረን ሶስት ቀብር ላይ ሶስት ጥያቄ አለ የምንጠይቅ አይደለም እና ኡሱሉ ሰላሳ አንዳንድ አሊሞች ሲናገሩ ምንድነው ያሉ ሲገልጡት ቀብር ላይ የምንጠየቃቸው ስለ ቀብር ነው። ይሄ በጣም መሰረታዊ ይሄን ኪታብ ነው። ለምን ቀብር ላይ ገብተን የምንጠየቀው ምንድነው? ስለ ጌታ ማን ነው? ሃይማኖት ምንድነው? ነብይህ ማን ነው? ሶስቱ ጥያቄ ነው የምንጠየቀው። ስለዚህ ኡሱሉ ሰላሳ ደግሞ መጀመሪያ ላይ የተለያዩ መግቢያዎች ቢኖሩትም ኡሱሉ ሰላሳ ሶስቱ መሰረቶች ብሎ የጠራቸው ዲንን ማወቅ ጌታን ማወቅና ነብይህን ማወቅ ነው። ሶስቱ ዋና መሰረቶችን የሚያብራራ ነው ይሄ ኡሱሉ ሰላሳ ማለት ነው። ሌላ ሰው ብዙ አይነት እንትን ቢልም ዋናው ግን የዚች ኪታብ እንትማ ስለ ሶስቱ ማስተማር ነው። አላህን ማወቅ፣ እስልምና ሃይማኖትን ማወቅ፣ ነብይ መሐመድ ሰለላሁ ዐለይሂ ወሰለምን ማወቅ ነው። በጣም ትልቅ መሰረታዊ የሆነች ኪታብ ናት ማለት ነው። እና የኪታቡን የጻፈው ከዚህ በፊትም መግቢያውን ስለ ሰውየው ተነጋግረናል። ኪታቡን የጻፉት ሼኹል ኢስላም አልኢማሙ መሐመድ ብን አብዱልወሃብ ረሂመሁላህ ናቸው መሐመድ ብን አብዱልወሃብ ከዚህ በፊት መግቢያ የእሳቸውን መግቢያ ተነጋግረን ነበረ ወደ ነጅድ ወደ ስዑዲ ወደ ሪያድ አካባቢ ነበር የተወለዱት ሪያድ ተወልዶ ከአባታቸው ሲቀሩ ነበረ ከዛ በኋላ አያታቸው አሊም ነበሩ የዛ አካባቢ ከአያታቸውና ከአባታቸው ከቀሩ በኋላ ወደ ኢራቅ ወደ መዲና ወደ መካ እየዞሩ የተለያዩ ቅርአቶችን መቅራት ችለዋል ከዛ በኋላ በእሳቸው ዘመን የነበረው ችግር ብዙ ጊዜ ቀብር ላይ ቤት መሰራት፣ አንዳንድ ሽርኮች ሲሰሩ ስለነበረ አብዛኛው ጽሁፋቸው ያተኮረው እዛ ላይ ነበረ። ኡሱሉ ሰላሳ፣ ኪታቡ ተውሂድ፣ ከሽፉ ሹብሃት እና የመሳሰሉ ብዙ ኪታቦችን ጽፏል። ያተኮረው ኪታባቸው ስለዛ ነበረ የታገሉትም ማለት ነው። እና ከአላህ በታችም አሁን የሚታየው የስዑዲ መንግስት የስዑዲ አገር በአብዛኛው ብዙ አይነት የሚታወቅ ችግር ቢኖርን ከቢድዓና ከሽርክ ግን አልሐምዱሊላህ የጸዳ አገር ነው። ይሄ ያው ከአላህ በታች ምን ሼክ መሐመድ ብን አብዱል ወሃብ አስተምሮ ነው ማለት ነው እንደዚህ ሆነው እና ከሱ ጋር የወገኑት የነበሩት ንጉሶች አብረው ተባብረው ይህንን አምጥቶልናል ማለት ነው። ስለዚህ ይሄ ነው የሰውየው መግቢያ ባጭሩ። በአስር አመቱ አካባቢ ሲሆን አስር አመት ሳይሞላው ነው ቁርአን ሂፍዝ ሐፍዘው ከዛ በኋላ ቅራቱን ከአላህ በታችን ብሏል እና ይሄ ነው ሰውየው መግቢያ። ስለ እሱ ነው የምናወራ ማለት ነው። ካላችሁ ኪታቡን እዛ ፌስቡክ group ላይ ወይ ደግሞ እንትን የምትጠቀሙ ከሆነ G Plus ላይም እሱ ላይ እንትን እንላለን። ሌላ የምትጠቀሙት እንትን ካለ የማህበረሰባዊ መገናኛ upload የሚደረግበት ፋይል ማስቀመጥ የሚቻልበት እናንተ የምታውቁት የሚመቻችሁ ካለ ፌስቡክ ታውቁታላችሁ። የኔን በዛ መላክ ትችላላችሁ። እዛ ሄጄ upload አደርግላችኋለሁ የምትጠቀሙት ማለት ነው። G Plus ወይ ሌላ ሌላ የምትጠቀሙት ካላችሁ ችግር የለውም። ስለዚህ የፈለጋችሁትን እዛ ላይ አደርግላችኋለሁ። እሺ እጽፍላችኋለሁ። የማታውቁት ካላችሁ የፌስቡክን አንድ ጊዜ ልጻፉ። ከዚህ ኢሜል ብትጽፉ ታገኙኛላችሁ ኢንሻአላህ። ለእንትን ደግሞ የምትጠቀሙ ጉግል ጉግል ፕላስ ወይ ደግሞ በዩቲዩብ ምናምን የምትጠቀሙ ካላችሁ ይሄኛውን ተጠቀሙ። መጀመሪያ የጻፍኩት ለፌስቡክ ነው። ሁለተኛ ደግሞ ለጂ ፕላስ ወይ ደግሞ ለዩቲዩብ ነው። ስለዚህ በዚህ የፈለጋችሁትን አደርግላችኋለሁ። ኡሱሉ ሰላሳኛ የምንጠቀመው ይሄ ነው፣ መትኑ ነው። ሸርህ ደግሞ እንደ ሪፈረንስ እንደ ማብራሪያ የምንጠቀመው ደግሞ የሼኹል የሼኽ የፈضيلة الشيخ محمد صالح العثيمين ታውጣላችሁ የዛሬ رحمه الله የዛሬ 10 ምናምን ዓመት አካባቢ የሞቱ ናቸው። የእሳቸውም ሸርህ እንጠቀማለን። ተግባባን ኪታቡ የሼክ መሐመድ ብን አብዱል ወሃብ ነው የተውሂድ መግቢያ ነው እሱም ሰላሳ ሸርህ የምንጠቀመው ደግሞ የፈዲለተ ሼክ መሐመድ ሷሊህ አልዑተይሚን ነው ማለት ነው አሁን ይህንን ካልን ወደ ኪታቡ ቀጥታ እንግባ ኡሱሉ ሰላሳ ይላል ኡሱሉ ሰላሳ ማለት ሶስቱ መሰረቶች ማለት ነው ያው ከዚህ በፊት ኡሱሉ ሰላሳ መግቢያ ስላየን በፍጥነት እንሄዳለን አልኡሱሉ ሰላሳ ሶስቱ አሰላሳ መሰረቶች ሶስቱ መሰረቶች ስለዚህ ይሄ ኪታብ ዋና መሰረቱ ስለምንድን ነው ማለት ነው ስለ ሶስቱ መሰረቶች ነው ማለት ነው للإمام محمد بن عبد الوهاب لإمام የኢማም መሐመድ አብዱል ወሃብ ኪታብ ነው ረሂመሁላህ አላህ ይዘንላቸውና ኢዕለም ይላል እወቅ ጽሁፉ ይታያችኋል አይደል እየተከታተላችሁ ኢዕለም እወቅ ረሒመከ አላሁ አላህ ይዘንልህና ለእኛ ነው እንግዲህ እየመረቀን ነው ማለት ነው ኢዕለም እወቅ ረሒመከ አላህ ይዘንልህና እወቅ እያልን ነው ለእኛ አነሁ ነገር እኮ የጂቡ አነሁ ነገር እኮ የጂቡ ግዴታ ይሆናል። አይለይና በእኛ ላይ ግዴታ ይሆናል። ተዓሉመ መማር አርበዒ አራት መሳኢል ጉዳዮችን እዚህ አነሁ ነገር እኮ የጂቡ ግዴታ ይሆናል። አለይና በእኛ ላይ ተዓሉመ መማር አርበዓ መሳኢል አራት ነገሮችን መማር በእኛ ላይ ግዴታ ይሆናል አለ ጸሐፊው ሼክ መሐመድ አብዱል ማለት ነው። ስለዚህ አራት ነገሮችን መማር እኛ ጋር ግዴታ ይሆናል አለ። አልኡላ የመጀመሪያው አልኡላ የመጀመሪያው አልዕልሙ እውቀት ነው አለ። የመጀመሪያው ግዴታ የሚሆንብን ምንድን ነው? አልዕልሙ እውቀት ነው። ወወሱ እኮ ማዕሪፈቱላህ አላህን ማወቅ ነው። ወማዕሪፈቱ ነብይህ ነብይን ማወቅ ነው። ወማዕሪፈቱ ደግሞ ማወቅ ነው ዲኑል ኢስላም የእስልምና ሃይማኖትን ማወቅ ነው። ቢልአድለቲ በማስረጃ አሁን ይሄ መግቢያ ነው። እሺ ኡሱሉ ሰላሳ የሚሉትን በኋላ ላይ ነው በደንብ የሚያብራራው እንጂ አሁን መግቢያ የተለያዩ ሀሳቦችን ይናገራል። በኋላ ነው ዋና ሀሳብ ላይ የሚገባው። ይሄም በእርግጥ በጣም ትልልቅ ሀሳቦች ናቸው። አራት ነገሮች ግዴታ ይሆንብናል። በእኛ ላይ አራት ነገሮችን ማወቅ መማር ግዴታ ይሆናል አለ አይደለም። የመጀመሪያው ምንድነው? አልዕልም እውቀት ነው። እውቀትን መማር አለብን። ወወሱ እኮ እውቀት ማለት ምን ማለት ነው? ማዕሪፈቱላህ አላህን ማወቅ ነው። ወማዕሪፈቱ ነብይ ነብይን ማወቅ ነው። ወማዕሪፈቱ ዲን ኢስላም እስልምና ሃይማኖትን ማወቅ ነው። ቢልአድለት በማስረጃ ስለዚህ እውቀት ማለት ይሄ ነው። ትክክለኛ እውቀት ማለት ነው አላህን ማወቅ፣ ዲንን ማወቅ፣ ስምና ሃይማኖትን ማወቅና ይቅርታ ነብይን ማወቅ። ሌላው በእርግጥ ለአዱንያ የሚጠቅም ሊሆን ይችላል፣ ግን ትክክለኛ እውቀት ሲባል በስልምና ለምሳሌ ቻይና ድረስ ሲሄዱ ለእውቀት ሲባል ወይ ለእውቀት ፈድል ሲጠቅፍ ነቢያችን ሰለላሁ ዐለይሂ ወሰለም ወይ በሐዲሳችን እውቀት በጣም ብዙ ቦታ ሲሰጠው ለየትኛው ነው? ለዚህ እውቀት ነው፣ ለሃይማኖታዊ እውቀት ነው። ምን ይላሉ ሌላ አሊሞች ሲናገሩ ስንታይ ከሆነ ከአዱንያ ወደ አኼራ የማይሸጋገር እውቀት እውቀት አይባልም። ስለዚህ አንዳንድ ሰዎች ትክክለኛ ግንዛዘብ አይሰጡም። እውቀት ሲባል ሁሉንም አድርገው ያካትታል። ይሄ የዱንያ አካዳሚካል እውቀትንም እዚህ ያስገቡታል። አካዳሚካል እውቀት በእርግጥ እውቀት ነው ያስፈልገናል ለኡማችን። ያው ወዓድ ፈአድ ቁርአን ላይ አያው እንደራስ ተዘጋጁላቸው ነው የሚለው አይደለ? ቁርአን የቻላችሁትን ያህል ተዘጋጁላቸው ይላል። ፈአድሉሁም መስተጣቱ ስለዚህ በእውቀት በዛ እንዘጋጃል። ግን እውቀት ቁርአን ላይ ሐዲስ ላይ በጣም የተሞገሰውና ቦታ የተሰጠው እውቀት የትኛው ነው? የዲን እውቀት ነው ማለት ነው። ለምን እዚሁም ተብራርቷል። አሳኒየቱ ሁለተኛው፣ አንደኛው ምን አለ ማወቅ፣ ሁለተኛው ምንድነው? አልዓመሉ ብሂ በሱ ላይ መስራት፣ አልዓመሉ ብሂ በሱ ላይ መስራት ነው ሁለተኛው ማለት ነው። አሳሊሰቱ ሶስተኛው፣ አሳሊሰቱ ሶስተኛው ምንድነው? አዳዕወቱ ኢለይ ወደሱ ጥሪ ማድረግ፣ አዳዕወቱ ኢለይ ወደሱ ጥሪ ማድረግ ማለት ነው። ሶስተኛው ጥሪ ማድረግ አራቢዐቱ አራተኛው አራቢዐቱ አራተኛው ምንድነው አሰብሩ ትዕግስት ማድረግ አለል አዛ በችግር ላይ ፊህ በሱ ላይ ባለ ችግር ማለት ነው አሰብሩ ትግስት ማድረግ አለል አዛ ፊህ ባለው ችግር ላይ ትዕግስት ማድረግ ስለዚህ እዚህ አራት ነጥብ አራት ነገሮችን ጨረሰ በእኛ ላይ አራት ነገሮች ግዴታ ይሆናሉ አለ አይደለ መጀመሪያ ምንድነው ማወቅ ስለዚህ መጀመሪያ ማወቅ ግዴታ ነው ሁለተኛ ተግባራዊ ማድረግ እውቀታችን ተግባራዊ ማድረግ ሶስተኛ ሰዎችን ጥሪ ማድረግ ያወቅነውን የተገበርነውን ለሰዎች ጥሪ ማድረግ አለብን አራተኛ ላይ ደግሞ ትዕግስት ማድረግ አለብን ምን ይባላል ማለት ነው እውቀት ሰርቶ ተግባራዊ የማያደርገው ከሆነ እውቀት የለውም አላወቀን ይሄ ማለት ነው አውቆት normally አንብቦ ገብቶት አእምሮ ላይ አስቀምጦ የማይተገብረው ከሆነ እውቀት የለውም ማለት ነው መስራት አለበት እውቀት እንዲባልለት ተግባራዊ ማድረግ አለበት ማለት ነው ሶስተኛ ላይ ጥሪ ማድረግ አለበት። ለምን አውቆ እንደ አይሁዶች እንሆናለን። አይሁዶች ምን ያደርጋሉ? ለራስ አውቆ ከዛ ለራሳቸው ከተገብሩ ሌላ ሰው እየጠመመ ወንጀል እየሰራ ሽርክ እየሰራ ሲያዩት አይ ለራሴ እንትን ካልኩኝ ምን አገባኝ ይላሉ። አላህ አጠፋቸው ማለት ነው። አልአምሩ ቢልማዕሩፍ ወነህይ ዐኒል ሙንከር ትልቅ የእስልምና መሰረት ነው ማለት ነው። በመልካም ነገር ማዘዝ፣ ከመጥፎ ነገር መከልከል። ለራሴ በቃ ጥሩ ሆኛለሁ ብሎ ዝም ማለት አይቻልም። ነቢያችን ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ሰምታችሁ ከሆነ መርከብ እላይና ታችኛው ጋር የሚኖሩ አሉ። መርከብ ላይ ለምሳሌ መርከብ ላይ ሆነው እላይ አለ አይደለ? በታች በውስጥ ደግሞ አሉ መርከብ ክፍሎች አሉት። እላይ እታች ውስጥ ያሉት ማለት ነው። ውሃ ለላይኞቹ እላይ ላሉት ማለት ነው። ውሃ ጠምቶናልና ውሃ ልናወጣ ነው ብለው መርከቡን መርከቡን ማለት ነው ቢበረድሱት ውሃ ለማውጣት ብለው እላይ ያሉት ምን ይሏቸዋል? ዝም አይሏቸውም አይደለ? ዝም ካሏቸው ያው ይበረግዱታል፣ አብሮ ይጠፋሉ አይደለም እጃቸውን ይዞ ምን ማድረግ አለባቸው? መከልከል አለባቸው። ካልሆነ አብረው ይሞታሉ። እስልምናም እንደዛ ነው። መጥፎ እየሰራ አንድ ሰው እጁን ይዘን ካልከለከል ነው አብረን እንቀፋለን። እኔ ደህና ነኝ አይሰራም። ሁላችንም እርስ በርሳችን መነጋገር አለብን። አንዱ የሰራውን አንዱ አንዱ የከለከ አንዱ እንደዚህ ማድረግ አለብን ማለት ነው። እዛ መጨረሻ ላይ የሚመጣው ሶብር ማድረግ ነው። ሶስቱም ላይ ስንማር ስናስተምር ስንማር ስንተገብረው ስናስተምር እነዚህ ሶስቱ መሰረታዊ ነገሮችን ስንሰራ ሁሉም ነገር በእንትን አይሄድም እንደ አልጋ በአልጋ አይሆንም ወይ ፍራሽ በፍራሽ አይሆንም ፈተና አለው እንቅፋት አለው ስለዚህ በዛ ጊዜ ምን ማድረግ አለብን በተቻለን መጠን ትዕግስት እናደርጋለን እነዚህ ሶስቶችን ስንሰራ ትዕግስት እናደርጋለን እነዚህ አራት ትልቅ መሰረቶች ናቸው መማር መተግበር ማስተማር ትዕግስት ማድረግ እሺ ወደሊሉ ቀውሉሁ ተዓላ ማስረጃችን የአላህ ንግግር ነው ማስረጃችን የአላህ ንግግር ነው ቢስሚላህ ራህማን ራሂም ቢስሚላህ በአላህ ስም አራህማን ራሂም እጅግ በጣም ርኅሩህና አዛኝ በሆነው ጌታ ወልዐስር ይላል በጊዜያት እምላለሁ ወይ በዐስር ጊዜ እምላለሁ አለ አላህ በፈለገው ነገር መማል ይችላል አላህ በፈለገው በፈረስ ይምላል ጅሃድ በወጡ ፈረሶች ይምላል በተራራ ይምላል ይምላል በሰው ልጅ ይምላል በጊዜያት ይምላል አላህ በፈለገው መማል ይችላል እኛ ግን በአላህ ብቻ ነው መማል የምንችለው ያው ከአላህ ውጭ በሌላ ነገር መማል ትንሹ ሽርክ ነው ሽርክ ነው ማለት ነው ወልዓስር በጊዜያት ወይ በአስር ጊዜ እምላለሁ አለ አላህ አላህ የሚምለው ምንድነው አንድ ነገር ለምን ሲናገር የበለጠ ሀሳባችን እንድንሰጠው ሲፈለግ ይምላል ማለት ነው ነገሩ ትልቅ ነገር እንደሆነ ለማስታወቅ ነው إن الإنسان የሰው ልጅ እኮ إن الإنسان የሰው ልጅ እኮ لفي خسر በኪሳራ ላይ ነው إن الإنسان የሰው ልጅ ለፊ ሁስር በኪሳራ ላይ ነው። ሁሉም ሰው በኪሳራ ነው አለ። إلا الذين እነዚያ ሲቀሩ እነዚያ ሲቀሩ እነማን ናቸው? آمنوا ያመኑት፣ ወአሚሉ ሷሊሓቲ መልካም ስራ የሰሩት፣ وتواصوا بالحق በሐቅ በእውነት ላይ የተመካከሩ፣ وتواصوا بالصبر በትዕግስት ላይ የተመካከሩት ሲቀሩ እነዚህ አራት ስራዎችን የሰሩ ሲቀሩ ወልዓስር ምን አለ إن الإنسان لفي خسر የሰው ልጅ ሁሉ በምንድን ነው በኪሳራ ላይ ነው ኢለ ለዚነ እነዚያ ሲቀሩ አመኑ ያመኑት ወአሚሉ ሷሊሓቲ መልካም ስራ የሰሩ ወተዋሶ ቢልሐቂ በእውነት የተመካከሩ ወተዋሶ ቢሰብሪ በትዕግስት የተመካከሩ ስለዚህ ከላይ ጋር በምንድን ነው የሚገናኘው አሁን ስታዩት እለለዚነ አመኑ ያመኑት የሚለው ከመጀመሪያው ጋር ይያዛል ማለት ነው መጀመሪያ ማወቅ አለብህ ማለት ነው እመን መጀመሪያ ላይ ወአሚሉ ሷሊሓቲ ከዛ በኋላ ምን አደረጉ? መልካም ስራ ሰሩ፣ ተግባራዊ ያደረጉት ማለት ነው እምነታቸውን። ወአሚሉ ሷሊሓቲ ሶስተኛ ወተዋሰው ቢልሐቅ በእውነት የተመካከሩ እርስ በርሳቸው እውነት የተነጋገሩ ይሄ ዳዕዋ መደራረግ ማለት ነው። ወተዋሰው ቢሶብሪ በትዕግስት የተመካከሩ እርስ በርሳቸው ትዕግስት እንዲደራረጉ የተነጋገሩ ማለት ነው። እዚህ ለላይ ለጠቀስናቸው ለአራቱ ነገሮች ማስረጃችን ይሄ ነው ማለት ነው። እሺ ወደ ቀጣይ ገጽ እንሄዳለን። እሺ ቃለ አሁን አራቱን ነገሮች ጨረሰ። አሁን ደግሞ ምን ለማለት ነው የሚሞክር ያለው እንደምንረዳው የትኛው ይቀድማል? ከአራቱ እውቀት ነው የሚቀድመው? ተግባር ነው የሚቀድመው? ሰዎችን ማስተማር ነው ወይስ ምንድን ነው? የትኛው ነው የሚቀድመው የሚለውን ለመናገር ነው ይሄኛው ቀጥሎ ያለ ሀሳብ ማለት ነው። ቃለ ሻፍዕዩ ሻፍዕይ አሉ ረሒመሁ ላሁ ተዓላ አላህ ይዘንላቸውና ሻፍዕይ ያው እንደምታውቋቸው አዎ ትክክል ናቸው ሻፍዕይ ምን አሉ ሻፍዕይ ምን አሉ አላህ ይዘንላቸውና ሻፍዕይ ማለት ከአራቱ ኢማሞች ውስጥ አንዱ ናቸው ከአራቱ ኢማም ውስጥ ምንድን ናቸው አንዱ ናቸው ኢማሙ ሻፍዕይ ማለት ነው እሳቸው በጣም መጀመሪያ የነበሩ እንደምታውቁት ያው ሐነፊ ነበሩ፣ ማሊኪ ነበሩ። ይቅርታ ከሶስቱ ማለት ነው። ሶስቱ ማሊኪ ነበሩ። ከዛ ሻፍዒይ መጡ። ከሻፍዒይ ከማሊኪይ ቀርተዋል። ከዛ ከሻፍዒይ ደግሞ ኢማሙ አህመድ ቀርተዋል። ሶስቱ ተከታታይ ናቸው። ኢማሙ ሻፍዒይም ይቀድማሉ በእርግጥ ግን የቀሩት ለማለት ነው። ኢማሙ ማሊኪ ነበሩ። ከኢማሙ ማሊኪ ሻፍዒይ ቀሩ፣ ቀርተዋል ማለት ነው። ደረሳ ነበሩ። ከዛ በኋላ ደግሞ ኢማሙ ሻፍዒ አለም ሲሆኑ ያው ኢማሙ አህመድን መጥተው ከእሳቸው ቀርተዋል። እነዚህ ትልልቅ የኡማችን ኢማሞች ናቸው ማለት ነው። ድሮ የነበሩ ናቸው። የዛሬ ሺህ ሁለት መቶ ዓመት ምናምን የነበሩ ማለት ነው። ከነቢያችን ከሞቱ በኋላ ከሁለት መቶ ዓመት በኋላ አካባቢ ወይ መቶ ምናምን ዓመትም የደረሱ አሉ። ከነ ቡኻሪ ከሙስሊም ከምታውቃቸው ኩቱብ ሲታ በፊት ማለት ነው። ቡኻሪ ራሱ የቀራው ከኢማሙ አህመድ ነው። እዛ ሙስሊም አለ እንደዚህ ያለ ይቀጥላል ማለት ነው እሺ ስለዚህ ኢማሙ ሻፊዒ ረሒመሁላሁ ተዓላ አላህ ይዘንላቸውና ኢማሙ ሻፊዒ እሳቸው ምን አሉ ለው ማ አላህ ባያወርድ ኖሮ ለው አንዘለላሁ አላህ ባያወርድ ኖሮ ሁጀተን ማስረጃን ሁጀተን ማስረጃን ማስረጃን አላህ ባያወርድ ኖሮ አላ ኸልቅህ በፍጡራኖቹ ላይ አላ ኸልቅህ በፍጡራኖቹ ላይ አላህ ማስረጃን ባያወርድ ኖሮ እሺ ታች ሜሴጅ ሲጽፉ እያያችሁት እንድትግባቡ قال الشافعي رحمه الله تعالى الله إذن الله تنا شافعي منالو لو ما أنزل الله الله بايا ورد نورو حجة ماسرجا الله بايا ورد نورو على خلقه بفطرانو تلاي بفطرانو تلاي በፍጡራኖቹ ላይ አላህ ማስረጃን ባያወርድ ኖሮ አላህ لو ما أنزل አላህ ባያወር ኖሮ ሁጀተን ማስረጃን አላ ኸልቂ በፍጡራኖቹ በፍጡራኖቹ ላይ አላህ ማስረጃን ባያወርድ ኖሮ إلا هذه السورة ከዚች ሱራ በስተቀር ሌላን ባያወርድ ኖሮ ከዚች ሱራ በስተቀር ሌላን ባያወርድ ኖሮ ለከፈቱም ትበቃቸው ነበረ ትበቃቸው ለከፈቱም ትበቃ እሺ ስለዚህ ኢማሙ ሻፊዒ ምናል ማለት ነው ከዚች ሱራ በስተቀር አሁን የቀረናት ማለት ነው። ወልዓስር ከወልዓስር ውጭ ሌላ ሱራ ባይወርድ ኖሮ ይበቃ ነበረ ለፍጡሩ። ለምንድን ነው እሳቸው ይህን ንግግር የተናገሩት? ትልቅ ሱራ ትልቅ መልእክት ያላት ሱራ ናት። ለምን ሁሉም ሰው በኪሳራ ላይ ነው አለ። ኪሳራ ላይ እንዳንሆን ምን ማድረግ አለብን? ማወቅ፣ መተግበር፣ ሰዎችን ማስተማር፣ ትግስት ማድረግ። በቃ ቁልፍ ነገሮችን ይዟል። ስለዚህ ለዛ ነው እሳቸው ይህን ንግግር የተናገሩት የተናገሩትና ወልዓስር በጣም ትልቅ ሀሳብ የያዘ ስራ ነው በጣም እሺ ሌላ ንግግር ደግሞ ምን አለ አሁን ይሄኛው ቅድም ያልኳችሁ የትኛው እንደሚቀድም የሚያስረዳ ነው وقال البخاري ቡኻሪ ደግሞ አሉ ቡኻሪ ደግሞ ያው ሶሽ ቡኻሪ በሚል ታውቁታላችሁ ቡኻሪን የጻፉት ናቸው ኢማም ቡኻሪ ያው በዲናችን በጣም ከቁርአን ቀጥሎ በጣም የሚታወቀው መጽሐፍ ያው ቡኻሪ ነው ሶሽ ቡኻሪ ከዛ በኋላ ያው ሶሒህ ሙስሊም አለ እያለ ይቀጥላል وقال البخاري بخاري قالوا رحمه الله تعالى الله يزن الله تشونا بخاري قالوا باب ምዕራፍ ጻፉ ማለት ነው እሳቸው ኪታባቸው ላይ ኪታብ አይታችሁ ከሆነ ብዙ ባብ አለው ባብ ማለት ያው እንደ ምዕራፍ ወይ እንደ እንደዛ እንደ ምዕራፍ ይሉታል በአማርኛው ባቡን ልዩ ነው ማለት ይቻላል ባቡን ልዩ ነው አልዕልሙ ምዕራፍ ባቡን ምዕራፍ አልዕልሙ እውቀት ቀብለ አልቀውሊ ከንግግርም በፊት ቀብል ማለት በፊት ማለት ነው። ቀብል ማለት በፊት ቀውሊ ንግግር ወልዓመሊ ስራ። ስለዚህ ባብ ምዕራፍ አልዕልሙ እውቀት ቀብለ አልቀውሊ ከንግግር በፊት ወልዓመሊ ከስራም በፊት ንግግር እውቀት ከንግግርም ከስራም ይቀድማል ማለት ነው። ገባን አይደለም? ስለዚህ ባብ ምዕራፍ ነው። አልዕልሙ እውቀት ቀብለል ቀውሊ ከንግግርን በፊት ወልዓመሊ ከስራም በፊት እዚህ አሁን አራት የጠቀስናቸው አሉ። ማወቅ፣ መተግበር፣ ማስተማር፣ ትዕግስት ማድረግ። ከዚህ ሁሉ ማንም ይቀድመው ማለት ነው። ከዚህ ሁሉ የትኛው ይቀድማል? ሁላችሁም እውቀት ይቀድማል፣ ዕልም ይቀድማል ማለት ነው። والدليل قوله تعالى ማስረጃችን የአላህ ንግግር ነው والدليل ማስረጃችን قوله تعالى የአላህ ንግግር ነው والدليل ማስረጃችን قوله تعالى የአላህ ንግግር ነው فاعلم ይላል አላህ فاعلم እወቅ فاعلم فاعلم እወቅ فاعلم እወቅ አነሁ ነገር እኮ አነሁ ነገር እኮ ላ አነሁ ላ ኢላሃ ኢላላህ በእውነት የሚመለክ አምላክ ከአላህ በቀር ሌላ የለም እወቅ አለና ምንድን ነው የሚያውቀው በእውነት የሚመለክ አምላክ ከአላህ በስተቀር ሌላ የለም ይህንን እወቅ ከዛ በኋላስ ወስተፊር መሀርታን ጠይቅ ሊዘንቢከ ለወንጀልህ ወስተግፊር መሀርታን ጠይቅ ሊዘንቢከ ለወንጀለ መጀመሪያ ምንድን ያለው እወቅ ነው ያለው መጀመሪያ ላይ መጀመሪያ እወቅ እሱ አምላክ አንድ ብቻ እንደሆነ እውነት የሚገባው አምላክ አንድ አላህ ብቻ እንደሆነ ይህንን ወቅ ከዛ በኋላ ወስተግፊር ሊዘንብከ ለወንጀልህን መሀር ታጠይቅ ይላል። ስለዚህ ከሁሉም ስራ መጀመሪያ ምንድነው የሚቀድመው ማለት ነው? እውቀት ይቀድማል ማለት ነው። ፈበደአ ጀመረ ቢልዕልሚ በእውቀት ቀብለል ቀውሊ ከንግግርም ወልዓመሊ ከስራም በፊት ከንግግርም ከስራም በፊት በእውቀት ቀደም። አንዳንድ ሰዎች አሉ ስራ ይቀድማል ምናምን የሚሉ አሉ። ይሄ ከእስልምና መሰረታዊ ትምህርት ጋር የሚጋጭ ነው። ዘሎ ስራ የሚሰራ ማለት ይሄ ዝም ብሎ ከአቅል ራሱ ከአቅልም ጋር ከነቅልም ጋር የሚጋጭ ነው አይደለ? ከሐዲስም ከቁርአን ጋር ከአእምሯችን ጋር የሚጋጭ ነው። እንዴት አንድ ሰው ሳያውቅ ዝም ብሎ ሰሮ ዘሎ ስራ መስራት ይጀምራል? ስለዚህ ይሄ የተሳሳተ አስተሳሰብ ነው። መጀመሪያ እውቀት ይቀድማል ማለት ነው። ከሁሉም በፊት እውቀት ይቀድማል። አንድ ሀሳብ ጨረስን ማለት ነው አይደለ? አንድ ሀሳብ የጨረስነው ምንድነው? በሁሉም ሙስሊሞች ላይ አራት ነገር ግዴታ ነው። እነሱ ማወቅ፣ መተግበር፣ ሰዎችን ማስተማር፣ ትዕግስት ማድረግ። እሺ እንቀጥል። እዕለም እወቅ ይላል። አሁን እዕለም እወቅ ረሒመከ አላህ ይዘንልህና አዲስ ሀሳብ ነው ደግሞ እዕለም እወቅ ረሒመከ አላሁ አላህ ይዘንልህና እወቅ። እየመረቅን ነው። አላህ ይዘንልህና እወቅ እሺ አነሁ ነገር እኮ አነሁ ነገር እኮ የጂቡ ግዴታ ይሆናል የጂቡ ግዴታ ይሆናል አላ ኩሊ ሙስሊሚን በሁሉም ሙስሊም ላይ አላ ኩሊ ሙስሊሚን በሁሉም ሙስሊም ላይ ግዴታ ይሆናል ወሙስሊመቲን በሴት ሙስሊም ላይ በወንድ ሙስሊም ላይ በሴት ሙስሊም ላይ ግዴታ ይሆናል ተዓሉመ መማር ተዓሉመ መማር መማር ግዴታ ይሆናል ሀዚህ እነዚህን መሳኢል ጉዳዮችን እነዚህ ጉዳዮችን መማር ግዴታ ይሆናል። አካላፊ ሶስት የሆኑ ሶስቱን ማለት ነው። ሶስቱን መሰረታዊ ጉዳዮች በሴትም በወንድም ላይ መማር ነው ግዴታ ነው። ከዚህ በፊት አንዳንድ ቦታ ላይ ሙስሊም ግዴታ ነው ለሙስሊሞች መማር ግዴታ ነው ካለ ሙስሊም ብሎ በስዱ ከጠራ ያው ሴትም ወንድም ጠቅሎ ይዛል። አንዳንድ ጊዜ ግን አነጋገር ሲፈልጉ ለያይቶ ይናገራሉ። ሙስሊም ሙስሊምን ወሙስሊመትን ይላሉ። አሁን እንደተጠቀሰው ስለዚህ ግራ እንዳትጋባ። አንዳንድ ጊዜ ሙስሊም ብቻ ብሎ ቢጠቅስ ለወንድ ብቻ ነው ማለት አይደለም። ወንድም ሴትም ይጠቃላል ሁሉ። አንዳንድ ጊዜ ደግሞ ጽሁፍ ላይ ደስ ይላቸው ሙስሊምን ወሙስሊመትን ይላሉ። ያው ችግር የለውም ሁለቱም። እለም ወቅ ረሂመከ ላህ አላህ ይዘንልህና እነሁ ነገር እኮ የጅቡ ግዴታ ይሆናል አላ ኩል ሙስሊሚን በሁሉም ሙስሊም ላይ ወሙስሊመቲን ሴት ሙስሊም ላይ ተዓሉመ መማር ሀዚህ እነዚህ መሳኢል ጉዳዮች አስተላፊ ሶስት እነዚህ ሶስት ጉዳዮችን መማር ግዴታ ይሆናል። እነዚህ ሶስት ጉዳዮችን መማር ግዴታ ይሆናል ይላል። ወልዓመሉ መስራት ቢህነ በእነሱ ላይ መስራት በእነዚህ ሶስት ነገሮች ላይ ደግሞ መስራት ግዴታ ይሆናል አለ። ስለዚህ አሁን እንያቸው እነዚህ ሶስት ነገሮችን መማርና ከዛ በኋላ ደግሞ በእነሱ ላይ መስራት ግዴታ የተባሉትን እንይ። አልኡላ የመጀመሪያው <clears throat> አልኡላ የመጀመሪያው አነላህ አላህ እኮ ኸለቀና ፈጠረን። አነላህ አላህ እኮ ኸለቀና ፈጠረን፣ ወረዘቀና ሲሳይን ሰጠን፣ ወረዘቀና ሲሳይን ሰጠን፣ ፈጠረን ሲሳይ ሰጠን። ወለም የትሩክና አልተወንም፣ ሐመልን እንዲሁ በከንቱ አልተወንም። ፈጠረን ሲሳይ ሰጠን፣ ከዛ በከንቱ አልተወንም። ፈጥሮን አብልቶን ዝም ብሎ እንደ እንስሳ ወይ እንደምንም ዝም ብላችሁ ኖሩ ብሎ አልተወንም። አላ በል እንዲያው ማለት አርሰለ ላከልን ኢለኛ ኢለይና ለኛ ላከልን ረሱለን መልእክተኛ አያችሁ። በል እንዲያው እንደዚህ ሳይሆን ምንድነው እንዲያም ያደረገው አርሰለ ላከልን ኢለይና ለኛ ረሱለን መልእክተኛ ላከልን። ፈጠረን ከዛ በኋላ ሲሳይ ሰጠን ከዛ እንዲሁ በከንቱ አልተወንም በል እንዲያውም አርሰለ ኢሌና ረሱልን በእኛ ላይ መልእክተኛን ላከልን ፈመን አጣዐሁ መልእክተኛውን የታዘዘ ደኸለል ጀና ጀነት ይገባል ወመን አፋሁ ያመፀ መልእክተኛውን ደኸለ ናር እሳት ይገባል ይላል ስለዚህ ምንድነው የሚለው ላይ የመጀመሪያዋ ግዴታ ማወቅ ያለብን ምንድነው ከዛም መተግበር ያለብን ተብሎ ሶስቱ ከተጠቀሱት ውስጥ አንደኛው ምንድነው እሺ ደግሞ አለው ካልተሰማችሁ አልኡላ የመጀመሪያው አን الله الله እኮ ኸለቀና ፈጠረን ወረዘቀና ሲሳይም ሰጠን ወለም የትሩክና ሀመለን እንዲሁ በከንቱ አልተወንም እንዲሁ በከንቱ አልተወንም አላህ ፈጥሮ ሲሳይ ሰጥቶ ለኛ ማለት ነው በል እንዲያውም አርሰለ ላከልን ኢለይና ለኛ ላከልን ረሱለን መልክተኛ ለኛ መልእክተኛን ላከልን ፈመን አጣዐሁ መልእክተኛውን የታዘዘ ደኸለ ጀና ጀነት ይገባል። መልክተኛውን የታዘዘ ከተላከለት በኋላ መልእክተኛ ይመጣለታል። መልእክተኛው ሲመጣለት መልእክተኛውን የታዘዘ ጀነት ይገባል። ወመን ዓሳሁ ያመፀ ወመን ዓሳሁ ያመፀ መልእክተኛውን ያመፀ ደኸለና እሳት ይገባል። መልእክተኛውን ያመፀ ምን ይገባል ማለት ነው? እሳት ይገባል ማለት ነው። እሺ የመጀመሪያው ይህንን ይመስላል። ወደ ሁለተኛው እንሂድ። እሺ አፎን ማስረጃ እናመጣለን። መጀመሪያ እሺ አሚን። ወደሊሉ ቀውሉ ተዓላ ማስረጃችን የአላህ ንግግር ነው። ምንድነው አላህ እንደፈጠረን ሲሳይ እንደሰጠን ይህን ማስረጃችን እና መልእክተኛ ያው እንደላከልን ማስረጃ ለማምጣት እንሞክራለን ኢንሻአላህ ኢና አላላህ ወደሉ የቀውሉ ተዓላ ማስረጃችን የአላህ ንግግር ነው ኢና እኛ አርሰልና ላክንላችሁ አላህ ለምን እኛ ይላል አንድ ነው ግን ለምን እኛ እኛ ይላል አላህ ከዚህ በፊት ያው ተነጋግረንበታል ለምንድን ነው በአረብኛ ቋንቋ አነጋገር ነጠላ ተናጋሪ እኔ ብሎ ይናገራል፣ እኛም ብሎ ይናገራል። ነጠላ ተናጋሪ ሆኖ ማለት ነው። አንደኛ መደብ አማርኛ ግራመር ላይ ስለ ሰዋሰው ላይ ማለት ነው። ነጠላ ተናጋሪ ሆኖ እኔ ያላል፣ እኛ ይላል። እኔ የሚለው ያው ትክክለኛ ነው። እኛ የሚለውም ትክክለኛ ነው። እኛ የሚለው ለምንድን ነው? ራሱን ከፍ የሚያደርግ ተናጋሪ ራሱን ከፍ የሚያደርግ ተናጋሪ እኛ ብሎ ይናገራል ማለት ነው። ስለዚህ አላህ ደግሞ ራሱን ከፍ ማድረግ ተገቢ ነው። ይሄ በአረብኛ ቋንቋ ንግግርም አለ፣ በአማርኛም አለ። ስለዚህ ቁርአን የወረደው በአረብኛ ነው። በዛ ነው የምንረዳው። ይና ስላለ ቁጥር መብዛትን አያሳይም ማለት ነው። ቁጥር መብዛትን እንደማያሳይ በምን ቁል ሁወ አላሁ አሐድ ተባባለ። ቁል ሁወ አላሁ አሐድ ቁል በል ሁወ እሱ እኮ አላህ አላህ ምንድን ነው? አሐዱን አንድ ነው። አላህ አንድ ነው። ኢና ያለው እዚህ ለምንድን ነው ማለት ነው? ራሱን ከፍ እያደረገ ነው። በአረብኛ ቋንቋ ደግሞ ያለት ንግግር ነው ማለት ነው። ኢና ይላል አላህ እኛ አርሰልና ላክንላችሁ፣ ኢለይኩም ለእናንተ ላክንላችሁ፣ ረሱለን መልእክተኛ ላክንላችሁ፣ ሻሂደን መስካሪ በእናንተ ላይ የሆነ አለይኩም በእናንተ ላይ ማለት ነው። እና እኛ አርሰልና ላክንላችሁ፣ ኢለይኩም ለእናንተ ላክንላችሁ፣ ረሱለን መልእክተኛን ሻሂደን መስካሪ የሆነ በእናንተ ላይ አለይኩም በእናንተ ላይ ከማ አርሰልና ልክ እንደላክ ነው ኢላ ፊርዓውነ ወደ ፊርዓውን እንደላክ ነው ረሱላ መልእክተኛ ወደ ፊርዓውን መልክተኛ እንደላክ ነው ወደ እናንተ መልእክተኛን ልከናል ፈዓሳ ፊርዓውኑ ፊርዓውን አመፀ አረሱለ መልእክተኛውን ፊርዓውን አመፀ ፈአኸዝናሁ ፈአኸዝናሁ ያዝ ነው አኽዘን ወቢላ ኃይለኛ የሆነ አያያዝን ያዝ ነው ይላል አላህ ስለዚህ ምንድን ነው የሚለው ለእኛ መልእክተኛ እንደ ተላከልን የትኛው አያት ነው የሚያስረዳን? ኢና አርሰልና ኢለይኩም እኛ ለእናንተ መልእክተኛ ልከንላችኋል። ልክ ለፊርዓውን ለፈርዖን መልእክተኛ እንደላክንለት ለእናንተም ልከንላችኋል አለ። ከዛ በኋላ ምን አለ? ፈዓሳ ፊርዓውኑ ረሱላ ፊርዓውን መልእክተኛውን አመፀ። ከዛ ምን አለ? ፈአኸዝናሁ አኽዘን ወቢላ ኃይለኛ የሆነ አያያዝን ያዝነው። ስለዚህ እንደ ፊርዓውን አካሄድ ሄደ ሰው እንደ ፊርዓውን የሆነ ግጥሚያ አጋጣሚ ይገጥማል ማለት ነው። መልእክተኛን ያመፀ ሰው አላህ ኃይለኛ ሆነ አያያዝ ይይዘዋል። መልእክተኛን ያመፀ ሰው ማለት ያው ካፊር ነው። አላህ ጀሀነም ሙኸለድ ያደርገዋል፣ ዘውታሪ ያደርገዋል ማለት ነው። ስለዚህ ይሄ ቁርአን ማስረጃ ይሆነናል ማለት ነው። መልእክተኛ እንደተላከልንና መልእክተኛውን ያመፀ ደግሞ ያው ኃይለኛ አላህ መጥፎ የሆነ አያያዝ እንደሚይዘው ከዚህ አያት እንረዳለን። እሺ ወደ ሁለተኛው እንግባ። አሳኒየቱ ሁለተኛው አሳኒየቱ ሁለተኛው አነላህ አላህ እኮ ላየርዳ አይወድም አነላህ ላየርዳ አላህ አይወድም አላህ አይወድም አዩ ሽረከ መዐሁ ከሱ ጋር እንዲጋራ አይወድም ከሱ ጋር እንዲጋራ አይወድም አሐዱን አንድም ቢሆን አንድም ቢሆን ከሱ ጋር እንዲጋራ አይወድም ፊ ዒባደቲ በአምልኮው ላይ በአምልኮው ላይ لا مليك مقرب قرب يهون ملائكة بهن قرب يهون ملائكة بهن لمس عليه عند جبريل ميكائيل ميكائيل ويدم جبرائيل هلتو قرب ملائكة ولا نبي ولا ملائكة إسرافيل هل صوصت بتعام قرب ملائكة ولا نبي نبي بهن مرسل يتلاك نبي بهن لمس عليه عند النبي محمد صلى الله عليه وسلم ولا قرب ملائكة بهن ولا የተላከ ነብይም ቢሆን አላህ በአምልኮ ማንም እንዲጋራው አይወድም። ለምሳሌ እኛ እንድንጋራ አላህ አዞናል አይደለም? ያለንን ንብረት እንጋራለን፣ መኖሪያችንን እንጋራለን፣ ምግባችንን እንጋራለን፣ ብዙ ነገር እንጋራለን አይደለም አላህ አዞናል። መጋራት ማለት ያው አብሮ መሆን ማለት ነው አይደለም አብሮ መጠቀም አንድ ነገር አንድን ነገር ለጋራ ማድረግ ማለት ነው። ስለዚህ ለአላህ እኛ ተመሳሳይ ነን። ሰው ነው ሰው ነው እንጋራለን። ያው ሰው ነን ሁላችን። አላህ ግን እሱ ብቻ ነው የፈጠረን፣ እሱ ብቻ ነው የፈጠረን። ስለዚህ ከእሱ ጋር በአምልኮ ማንም እንዲጋራ አላህን አይወድም። እሱም ብቻ እንድናመልክ ነው የፈጠረን። ወማ ኸለቅቱ ልጅነ ወልኢንሰ ኢላ ሊያዕቡዱኒ ሰውንም ቢሆን አጋንንትንም አልፈጠርኩም ይህን ሊያመልኩኝ እንጂ ይላል አላህ። ስለዚህ የተፈጠርን አላህ ለማምለክ ስለሆነ እሱን ብቻ ልናመልክ ነው። እሱን ብቻ አላህ ከሱ ውጭ የሚመለክ ነገር እንዲመለክ አይወድም ማለት ነው። ወደሊሉ ቀውሉ ተዓላ ማስረጃችን የአላህ ንግግር ነው። ወአነል መሳጅደ ሊላሂ ወአነል መሳጅደ ሊላሂ መስጊዶች ሁሉ ለአላህ ናቸው። ፈላ ተድዑ አትጣሩ መዓላሂ አሐዳ ከአላህ ጋር አንዳችን ነገር ቢሆን አትጣሩ። ወአነል መሳጅደ ሊላሂ መስጊዶች ሁሉ የአላህ ናቸው ወይ ደግሞ የአምልኮ ቦታዎች ሁሉ የአላህ ናቸው። ለምን ነው መስጂድ የሚለውን የአምልኮ ቦታ ብለን የተረጉም ነው? ነቢያችን ሰለላሁ ዐለይሂ ወሰለም ምን ብለዋል? ወጁዕሊየት ሊየል አርዱ መስጂደን ወጠሁራ ብለዋል። ምድር ሁሉ መስጂድና ጦሃራ ተደርጎልኛል ማለት መስጂድ ተገንብቷል ማለት አይደለም። ሁሉ ምን ማለት ነው? መስጂድ ምድር ሁሉ ምንድን ነው? የአምልኮ ቦታ ነው። የትም ቦታ ብትሆኑ አምልኮ መስራት ትችላላችሁ። ስለዚህ ምድር ሁሉ ምንድን ነው ማለት ነው? መስጂድ ነው፣ የአምልኮ ቦታ ነው ማለት ነው። በሌላ አነጋገር ያው የተወሰኑ ሲቀሩ ሐዲስና ቁርአን ኻስ አድርጎ ያወጣቸው ሲቀሩ ለምሳሌ እንደ ሽንት ቤት እንደ መተላለፊያ መንገድ ቀብር እና እነዚህ የመሳሰሉ የግመል ማደሪያ እንደዚህ አይነት የመሳሰሉ የተከለከሉ ሲቀሩ ሌላ ቦታ መስገድ ይቻላል ማለት ነው። ሁሉም ቦታ ላይ ሳርም ይሁን ቆርቆሮ ይሁን ድንጋይ የፈለገ ቦታ ሶላት ላይ የማይወሰውስ የማይረብሽ እስካልሆነ ድረስ ችግር የለውም። የትም ቦታ መስገድ ይቻላል ማለት ነው። ወአንል መሳጅድ መስገድ ብቻ ሳይሆን የተፈለገ አይነት አምልኮ መስራት ይቻላል። እነዚህ የተከለከሉት ቦታዎች ሲቀሩ ወአንል መሳጅድ ሊላሂ መስጊድ የአምልኮ ቦታ ሁሉ ለአላህ ነው። ፈላ ተድዑ አትጣሩ አትጣሩ ማአላህ አሐዳ ከአላህ ጋር አንዳችን ነገር ቢሆን አትጣሩ ይላል። ሁለተኛው ይሄ ነው ማለት ነው። እሺ አሳሊሰቱ ሶስተኛው አሳሊሰቱ ሶስተኛው ምንድነው አነ መን አጣዐ ረሱል መልእክተኛን የታዘዘ አነ መን አጣዐ ረሱል መልእክተኛን የታዘዘ ሰው ወወሐደ አላህ አላህን አንድ ያደረገ አነ መን አጣዐ የታዘዘ አጣዐ ማለት ያው የታዘዘ ነው አነ መን አጣዐ ረሱለ መልእክተኛውን የታዘዘ ሰው ወወሐደ አላህ አላህን አንድ ያደረገ ወወሐደ አላህ አላህን አንድ ያደረገ ሰው እኮ ላየጁዙ ለሁ ለሱ አይበቃለትም። አላህን መልእክተኛውን የታዘዘ ሰው አላህን አንድ ያደረገ ሰው አይበቃለትም መዋለቱ ወዳጅ አድርጎ መያዝ አይበቃለትም። ወዳጅ አድርጎ መያዝ አይበቃለትም። ባጭሩ ምን ማለት ነው? እነመን አጠዐ ረሱል ወሐደ አላህ መልእክተኛውን የታዘዘና አላህን አንድ ያደረገ ማን ነው? ሙስሊም ማለት ነው ባጭሩ። ስለዚህ ሙስሊም ላይጅዙ ነው አይበቃለትም። መዋለቱ ወዳጅ አድርጎ መያዝ አይበቃለትም። መን ሐደ አላህን ጠላት አድርጎ የያዘ ወረሱለሁ መልእክተኛውንም ጠላት አድርጎ የያዘ ሰው አላህና መልእክተኛውን ጠላት አድርጎ የያዘ ማለት ማን ነው? ካፊር ማለት ነው። እዚህ ሙስሊም ካፊርን ወዳጅ ቅርብ ወዳጅ አድርጎ መያዝ አይፈቀድለትም ማለት ነው። እዚህ ቅርብ አድርጎ ወዳጅ አድርጎ መያዝ ማለት ሚስጥር የሚያካፍለው በጣም ቅርብ አድርጎ የሚይዘው መሆን የለበትም። ጎረቤት መሆን ይቻላል፣ መብላት ይቻላል፣ አብሮ መጠጣት ይቻላል፣ ለነሱ ጥሩ መሆን ይቻላል። እንዲያውም አጀር አለው። እስልምና ጥሩ ታስተምራላችሁ። ግን ወዳጅ ቅርብ አድርጋችሁ ወዳጅ ምስጢር የምታካፍሉት የራሳችሁ አድርጋችሁ ማሰብ የለባችሁም ማለት ነው። የአላህና የመልክተኛ ጠላቶች ስለሆኑ ይመጣል ኢንሻአላህ። ወለው ካነ ቢሆንም እኳ ወለው ካነ ቢሆንም እኳ አቅረበ ቀሪብ ቅርብ ዘመድ ቢሆን እኳ ወለው ካነ ወለው ካነ ቢሆንም እኳ አቅረበ ቀሪብ ቅርብ ዘመድ እኳ ቢሆን ወለው ካነ ቢሆንም እኮ አቅረበ ቅርብ ቅርብ ዘመድም እኳ ቢሆን ወዳጅ አድርጎ መያዝ አይቻልም። ቅርብ ዘመድ ማለት ያው እንደምታውቁት አባት፣ እናት፣ እህት፣ ወንድም፣ አጎት፣ አክስት፣ የአጎት ልጅ፣ አክስት ልጅ፣ የወንድም ልጅ፣ እህት ልጅ እነዚህ የመሳሰሉ ቅርብ ዘመድም ቢሆን እኳ ወዳጅ አድርጎ መያዝ አይቻልም። ለምሳሌ አባቱ ካፊር ቢሆን ይንከባከበው፣ ምግቡን ይቻለው፣ የአባቱ ነው። አብሮት እቤቱ ያኑረው አዎ እናት አባት ቤታቸው ቤቱ ያኖራቸው ያብላቸው ያጠጣቸው ጥሩ ይሆንላቸው ይህ ሁሉ ወላ ካፊር ቢሆንም ግን ወዳጅ አድርጎ መያዝ አይቻልም ማለት ነው እሱ ወደሊሉ ቀውሉሁ ተዓላ ማስረጃችን የአላህ ንግግር ነው ልብ ውስጥ ከፍ እንደ ሙስሊም እንደምንወደው ውዴታ መግባት የለበትም ለነሱ ወላ አባቱም እናቱም ቢሆን ማለት ነው ወደሊሉ ቀውሉሁ ተዓላ ማስረጃችን የአላህ ንግግር ነው ማስረጃችን የአላህ ንግግር ነው። ላተጂዱ ቁርአን ላይ አለ እንግዲህ ላተጂዱ አታገኙም፣ ቀውመን ህዝቦችን አታገኟቸውም ዩእሚኑነ ቢላሂ በአላህ የሚያምኑ ወልየውሚል አኺሪ በመጨረሻው ቀን የሚያምኑ ላተጂዱ ቀውመን ዩእሚኑነ ቢላሂ ወልየውሚል አኺሪ በአላህና በመጨረሻው ቀን የሚያምኑ ህዝቦችን አታገኟቸውም። ይዋዱነ ወዳጅ አድርገው ሲይዙ እነዚህ ሰዎች ወዳጅ አድርገው ሲይዙ አታገኟቸውም። ምን ማለት ነው? በሌላ አነጋገር በአላህና በመጨረሻው ቀን ያመኑ ሰዎች ወዳጅ አድርገው አይይዙም። መን ሐደ አላህ አላህን ጠላት አድርጎ የያዘን ሰው አላህን ጠላት አድርጎ የያዘ ሰው ወረሱለሁ መልእክተኛውን ወረሱለሁ መልእክተኛውን ስለዚህ በአላህና በመጨረሻው ቀን ያመኑ ሰዎች አላህንና መልእክተኛውን ጠላት አድርጎ የያዙ ሰዎችን እነሱን ወዳጅ አድርገው ሲይዙ አታገኟቸውም። ስለዚህ ወዳጅ አድርገው ምን አይይዙ አይይዙም ማለት ነው በሌላ አነጋገር ይዘው ከተገኙስ አሁን በአላህና በመጨረሻው ቀን የሚያመን ሰው ወዳጅ አድርጎ ሊይዝ ይችላል። ምን መሆነ ማለት ነው? ዝም ብላችሁ አይህማ በቃ በአላህና በመጨረሻው ቀን አላመነም ካፊር ነው አይባልም። ኢማኑ ምንድነው ማለት ነው? ጎዶሎ ነው ማለት ነው። ስለዚህ ኢማኑ የጎደለ ነው፣ ሙሉ አልሆነም ኢማኑ ማለት ነው። እንደነገርኳችሁ ከዚህ በፊት አህለ ሱና ወጀማ ኢማን ይጨምራል፣ ይቀንሳል። ኢማን በመልካም ስራ ይጨምራል፣ ኢማን በመጥፎ ስራ ይቀንሳል። ዝም ብለን አንድ ሰው ትልልቅ ከባይር ከሰራ አይ ይሄ በቃ መጥፎ ስራ ከሰራ ካፊር ነው አይባልም። ደግሞ መጥፎ ስራ እየተሰራ አይ ሙስሊም ነው ችግር የለውም አይባልም። ኢማን ይጨምራል ይቀንሳል፣ እንደ ሰውየው ማለት ነው። እሺ ወለው ካነ አይው ወለው ካነ ምን አለ አሁን እዚህ ጋር በአላህና በመጨረሻው ቀን ያመኑ ሰዎች በአላህና በመጨረሻው የሚያምኑ ሰዎች አላህና መልእክተኛውን ጠላት ያርጉ ሰዎችን እነዛን ሰዎች ወዳጅ አድርገው አይዟቸው ማለት አይደለም። ወለው ካኑ ቢሆንም እንኳ ወለው ካኑ ቢሆንም ቢሆንም እንኳ እነዛ ካፍሮቹ ማለት ነው። አባአሁም ይኸው እዚህ ቁርአን ላይ በስም ነው የተጠቀሰው። እንዲያው አባአሁም አባአሁም አባቶቻቸው ቢሆንም እንኳ አው አብናአሁም ልጆቻቸው ቢሆንም እንኳ አው ኢኽዋንሁም ወንድሞቻቸው አው አሺረተሁም ወይ ቤተሰቦቻቸው ቅርብ ዘመዶቻቸው ቢሆኑም እኳ ወዳጅ አድርገው አይዟቸው። አያችሁ፣ አባታቸው፣ ልጆቻቸው፣ ወንድሞቻቸው፣ ቤተሰቦቻቸው ቢሆኑም አይዟቸውም ወዳጅ አድርገው ማለት ነው። ኡላኢከ አለ ኡላኢከ እነዚህ እነማን በአላህና በመጨረሻው ቀን አምነው የአላህና የመልእክተኛውን ጠላቶችን ወዳጅ አድርገው ያልያዙ ሰዎች እኮ ኡላኢከ እነዚህ እኮ አዎ አማኞቹ ከተበ ፊ ቁሉቢሂም በልቦቻቸው ላይ ጽፎላቸዋል። አልኢማነ ኢማንን በልቦቻቸው ላይ ጽፎላቸዋል። ወአየደሁም ያጠናክራቸዋል። ቢሩ አጠናከራቸው፣ ይቅርታ ወአየደሁም አጠናክራቸው ቢሩሒን ሚንሁ ከሱ በሆነ መንፈስ አጠናክራቸው። ወአየደሁም አጠናክራቸው ቢሩሒን ሚንሁ ከሱ በሆነ ከአላህ በሆነ መንፈስ አጠናክራቸው። ወዩድኺልሁም ያስገባቸዋል ወይዱኪልሁም ያስገባቸዋል ኡላኢከ እነዚህ እኮ ከተበ ጽፏል ፊ ቁሉብህም በልቦቻቸው ላይ ጽፏል አልኢማነ ኢማንን በልቦቻቸው ጽፏል ወአየደሁም አጠናከራቸው بروح منه ከሱ በሆነ መንፈስ አጠናከራቸው ወይዱኪልሁም ያስገባቸዋል ስለዚህ أولئك እነዚህ እኮ ከተበ ፊ ኢማን ይህንን ስለሰሩ አላህ በልቦቻቸው ላይ ኢማን ይጽፍላቸዋል وأيدهم ያጠናክራቸዋል። ቢሩህ ምንሁ ከሱ በሆነ መንፈስ ያጠናክራቸዋል። ويدخلهم ያስገባቸዋል። جنات ጀነት ያስገባቸዋል። تجري የሚፈሱ ያላት ምን ተሕት ያል አንሃሩ በታቾቿ ወንዞች የሚፈሱ ያላት ጀነት ውስጥ ያስገባቸዋል ማለት ነው። አዱኒያ ውስጥ እያሉ በኢማን ያጠናክራቸዋል። ኢማን ይመላላቸዋል። የውመል ቂያማ ደግሞ ጀነት ያስገባቸዋል። በስሮቿ ወንዞች የሚፈሱ ያላት ካሊዲነ ፊሃ እዛው ዘውታሪ ሆነው ካሊዲነ ፊሃ እዛው ዘውታሪ ሆነው ረዲየላሁ አንሁም አላህ መልካም ስራቸውን ወደደላቸው ረዲየላሁ አንሁም አላህ መልካም ስራቸውን ወደደላቸው ወረዱ አንሁ እነሱም ከእሱ የመጣውን ወደዱ አላህ ኢማን ስላጠናከራቸው ጀነት ስለሰጣቸው ይህንን ወደዱ ስለዚህ ከዚህ የምንረዳለ አላህ ይወዳል ማለት ነው ኡላኢከ እነዚህ እኮ ሂዝቡላህ ኡላኢከ እነዚህ እኮ ሂዝቡላህ የአላህ ጭፍሮች ናቸው ኡላኢከ እነዚህ እኮ ሂዝቡላህ የአላህ ጭፍሮች ናቸው አላ አዋጅ ስሙ ኢነ ሂዝበላሂ የአላህ ጭፍሮች እኮ አላ አዋጅ ኢነ ሂዝበላሂ የአላህ ጭፍሮች እኮ ሁሙል ሙፍሊሑን ነፃ ወጪዎች ናቸው ሁሙል ሙፍሊሑን ነፃ ወጪዎች ናቸው የመልቅያማ ነፃ ይወጣሉ ከጀሃነም ቅጣት ተርፈው ወደ ጀነት ይገባሉ ማለት ነው እዚህ ስለዚህ በአጠቃላይ ዛሬ ሶስቱ ከቅድም አንድ ሀሳብ ጨርሰን ነበረ። ሁለተኛ ሀሳብ እነዚህ ናቸው ማለት ነው። ሁለተኛው ሀሳብ ያነሳቸው ምንድነው? ሶስት ነገሮች ሙስሊምና ሴቶችም ሙስሊም ወንዶችም መማርና መተግበር ግዴታ ነዋል የመጀመሪያው አላህ ፈጥሮና ሲሳይ ሰጥቶናል። በከንቱ አልተሆንም መልእክተኛ ላከልን። መልእክተኛውን የታዘዘ ጀነት ገባ፣ መልእክተኛውን ያመፀ ጀሃንም ገባ። አንድ ሁለተኛው ደግሞ ምንድነው? አላህ ከሱ ጋር አንድ ነገር እንዲጋራ አይወድም። በአምልኮ በአምልኮ አላህ እንዲጋራ አይወድም። መላይካ ቅርብ የሆነ መላይካም ቢሆን የተላከም ነብይ ቢሆን ከእሱ ጋር እንዲጋራ አይወድም ብለን ጨረስን። ሁለተኛ ይሄ ነው። ሶስተኛ ደግሞ በአላህና በመጨረሻው ቀን ያመነ ሰው አላህና የአላህና የመልእክተኛው ጠላት የሆነን ሰው ወዳጅ አድርጎ መያዝ አይፈቀድለትም። ባጭሩ ሙስሊም ካፊርን በጣም ቅርብ ወዳጅ አድርጎ መያዝ አይፈቀደትም የሚሉት ናቸው ኢንሻአላህ። ያው ዛሬ ይሄን ይመስላል ትክክል ከተናገርኩ ከአላህና ከአላህ ነው ከተሳሳትኩ ደግሞ ከኔና ከሸይጣን ነው جزاكم الله والسلام عليكم ورحمة الله والحمد لله والصلاة والسلام على رسول الله صلى الله عليه وآله وسلم